የግርማዊ ጃንሆይ የሳውዲ አረቢያ ጉብኝት ግርማዊነታቸው እንደ ኤሮፓውያን አቆጣጠር በ1959 ለጉብኝት ወደ ሳውዲ አረቢያ ሲሄዱ በአስተርጓሚነት ተመርጬ ከአጃቢዎቼ ጋር ወደ ሳውዲ አረቢያ እንዲሄድ ተደረገ። የተፈለኩበትን ጉዳይ በሚገባ አጠናቅቄ በሄድኩበት መልክ ወደ ሀገር የተመለስኩ። ከዚህ ጉዞ በጥሞና የተመለከትኩት ነገር ቢኖር በሳውዲ አረቢያ ቤተ መንግስት ውስጥ ያለውን ስነ ስርዓት ነው። የሰው ልጅ እኩልነት፣ የመደብ ልዩነት አለመኖሩ በጣም የሚደንቅ ነው። ምክንያቱም ለምሳ ግብዣም ሆነ ለእራት በቤተ መንግስቱ አዳራሽ በተዘረጋው ሰፊ ገበታ እንግዶቹና ታላላቅ ሰዎች ስፍራቸውን ከያዙ በኋላ በአዳራሹ የሚገኝ ማንም ተራ ሰው ወታደርም ቢሆን ባዶ ቦታ ከተገኘ ቁጭ ብሎ እንደሌላው የክቡር እንግዳ መኳንንት ጋር የማዕዱ ተካፋይ ይሆናል። ጠመንጃቸውን ግድግዳ ያስጠጉ የማዕድ ተካፋይ ለመሆን የሚመጡትን ተራ ሰዎችና ወታደሮች የተመለከቱት ኮሎኔል ወርቅነህ ገበየው በጊዜው የጸጥታ ሹም የነበሩት ምን ለማድረግ ነው እዚህ ከኛ ጋር ቀርቦ ሊመገብ ነው ወይ በማለት መገረማቸውን ሲገልጹ ጎናቸው ቁጭ ብዬ ስለነበር ጌታዬ ይህ እኮ የህይወት ዋጋ ነው የሚል አነጋገር ጣል አደረግኩ። ከዚያም በኋላ ወደፊት እንደምጠቅሰው ሳውዲ አረቢያ ውስጥ ባገለገልኩበት ጊዜ ጌታና አሽከር አንድ ማዕድ ላይ ከመመገባቸው በላይ ጌታ የሚባልና እሚት የሚባል ቃል በፍጹም ያልታወቀ ነው። የቤት ሰራተኛ ሁሉ አስተዳዳሪውን የሚጠራው አጎቴ በሚል ቃል ነው። የቤቲቱን እመቤት የምትጠራው አክስቴ በሚል ቃል እንጂ ጌታዬና እመቤቴ በማለት አይደለም። ባለባበስም ቢሆን ጌታና ሽከር ለመለየት በቀላሉ አይቻልም። ምክንያቱም ሁሉም የሚለብሰው አንድ አይነት ነጭ ልብስ ቁመናን ሁሉ የሚሸፍን ነው። እንዲሁም ለስራ ጉብኝት ሳውዲ አረቢያ በሄድኩ ቁጥር የተመለከትኩት የተመደቡልን ሹፌሮች እዚያ ያረፍንበት ሆቴል ጎናችን ቁጭ ብለው ሲመገቡ ማየቴ ነው። ለጸጥታም ጥበቃ የተመደቡልን ሰዎች ያረፍንበት ሆቴል ውስጥ መኝታ ተሰጥቷቸው ልክ እንደኛ እንግዶቹ አስፈላጊ ሁሉ ይደረግላቸዋል። ይህ የሰው ልጅ እኩልነት በሳውዲ አረቢያ ጎልቶ የሚታይበት ዋና ምክንያት ከእስልምና ሃይማኖት ትምህርት የመነጨ ሆኖ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት አሽከርህን ከምትበላው አብለው፣ ከምትለብሰው አልብሰው፣ አቅሙ የማይችለውን ስራ እንዲሰራ አታስገድደው። እርዳታም ካስፈለገው እርዳታህን አትንፈገው። ስትጠራውም የሰው ልጅን ክብር በማይነካ መልክ ጥራው፣ ባሪያ አትበለው። ይህም ማለት በሳዑዲ አረቢያም ሆነ በሌሎች አረብ ሀገሮች ባሪያ አይታወቅም ማለት አይደለም። በጦር ምርኮኝነት ሊገድልህ የመጣን ሰው ማርከህ ባሪያ ማድረጉ በዓለም የታወቀ ልምድ ነው። ከየሀገሩ በግፍ የተዘረፉ የሚሸጡት ሰዎች በባሪያ ፈንጋዮች የሚሸጡት በእውነቱ በሸሪያ ሕግ መሰረት በባርነት መገዛት የለባቸውም። እንዲሁም በቅዱስ ቁርአን አላህ እንደጠቀሰው ለሰው ልጅ የሚሰጠው ክብር አላህን በመፍራት ያለው እምነት እንጂ በቆዳ ቀለም ወይም በዘር ልዩነት አይደለም። ቃሉም ኢነ አክረመኩም ኢንደላሂ የጥቃኩም። በተጨማሪም የማስታውሰው ግርማዊ ጃንሆይ በሳዑዲ ቤተ መንግስት አሰራር የነበራቸው ታላቅ አድንቆትና መገረም ነው። በግቢው ግራና ቀኝ እንደ አበባ ፈንድቀው እጅግ በተዋበ መልክ ያጌጡ መብራቶች በሩቁ ሲታዩ እንደ ሰማይ ኮከብ ብርሃን ዓይን ይስባሉ። ስለዚህ ግቢውና መብራቱ ፎቶግራፍ እንዲነሱ ከግርማዊነታቸው ትዕዛዝ ይሰጣል። በተጨማሪም እዚህ ላይ ሳልጠቅሰው የማላልፈው ጉዳይ የሳውዲ መሳፍንት ቤቶች ሁሉ ለሀገሩ ተወላጅ ክፍት መሆኑና የመመገብ እድል ለሁሉም የሚሰጥ መሆኑ ነው። ምናልባት ይህ ባህል ጊዜ ሽሮት ይሆናል። ምክንያቱም የውጭ ሀገር ሰው ለስራ ተቀጥሮ በብዛት ስለሚገኝ ለጸጥታ ጥበቃ አደገኛ ሊሆን ይችላል በሚል ግምት ምክንያት ቀርቶ ይሆናል። የአሜሪካን ጉዞ ግርማዊነታቸውን አጅቤ ሳውዲ አረቢያ መሄዴና ወደ ሀገሬ መመለሴ በውጭ ጉዳይ ሚኒስቴር ውስጥ በእኔ ላይ የተፈጠረውን ጥርጣሬ ለማስወገድ እምብዛም አልረዳኝም። ምክንያቱም ከአሜሪካን cultural office አሜሪካንን ሀገር ለአንድ መቶ ሀያ ቀን እንድጎበኝ ጥሪ ደርሰኛል። በጉዳዩ እጅግ ተደስቼ የውጭ ጉዳይ ሚኒስትር ለነበሩት ለክቡር አቶ ይልማ ደሬሳ ፍቃድ እንዲሰጠኝ ማመልከቻውን ከጥሪው ደብዳቤው ፎቶኮፒ ጋር አቀረብኩ። ክቡርነታቸው እንደመገረም ብለው oh አሜሪካ አንተን አወቁ እንዲያሉ እኔም አላውቅም እንዴት እንዳወቁኝ ከነሱ ጋር ምንም ግንኙነት የለኝም የሚል መልስ ስሰጣቸው ይህ ግብዣ እድልህን ያበላሽብሃል፣ እኔ ወደ ውጭ ሀገር እልክሃለሁ፣ እነርሱን ይቅርታ አድርጉልኝ፣ እኔ ለመሄድ አልችልም ብለህ ጻፍላቸው ብለው ይመክሩኛል። ነገር ግን እኔ ከ cultural ቢሮ ለተጻፈልኝ ደብዳቤ የሰጠሁት መልስ በአሁኑ ባለንበት የጥር ወር መሆኑ ቀርቶ የተባበሩት መንግስታት ጠቅላላ ጉባኤ በሚደረግበት ወር በመስከረም እንዲሆንልኝና የጉብኝቱ ጊዜ እንዲተላለፍልኝ ጠየቅኩ። ቢሮም በዚህ ተስማማ። እንደገና በመስከረም ወር ጥሪው ታድሶ መጣልኝ። ክቡር አቶ ይልማ በገቡልኝ ቃል መሰረት ወደ ውጭ እልካለሁ ያሉትን ሳይፈጽሙ ከውጭ ጉዳይ ሚኒስትር ወደ ገንዘብ ሚኒስትር ተዛውሮ ሄዱ። ስለዚህ ዳግመኛ ወደ አሜሪካን እንዲሄድ ፍቃድ እንዲሰጠኝ ለክቡር ዶክተር ጎይቶን ጴጥሮስ በውጭ ጉዳይ ሚኒስትር ዴታ አቀረብኩኝ። ጉዳዩ ለግርማዊ ጃንሆይ ቀርቦ ለመጨረሻ ጊዜ ብቻ አሁን ይፈቀድለት ተብሎ ፍቃዱ ተሰጠኝ። በዚህ መሰረት ዓመት በለንደን በኩል በኢትዮጵያ አየር መንገድ ተሳፍሬ ከዚያ በእስራኤል አየር መንገድ ዋሽንግተን ገባሁ። ኤርፖርት እንደደረስ Mrs አሊስ ሊቭ የምትባል ሴት ተቀበለችኝ። የማርፍበት ሆቴል ወስዳ አሳረፈችኝ። የጉብኝቱ ዓላማ በእውነቱ የጉብኝቱ ዓላማ ኋላ እንደገባኝ አንዳንድ ከዚህ ቀደም አሜሪካንን ጎብኝቶ የማያውቅ በመንግስት ስራ ላይ የማደግ እድል ሊኖረው ይችላል የሚሉትን ሰው ወደ አሜሪካን እየጋበዙ የወደፊት መልካም ወዳጅ እንዲሆን የታቀደው ፕሮግራም በስራ ላይ ለመዋል ነው። በእርግጥ የሚጎበኘው ሀገር አሜሪካን ነው። ወዳጅነቱ ደግሞ የሚፈለገው ለእስራኤል መንግስትም ጭምር ነው። ምክንያቱም ከለንደን ዋሽንግተን የሄድኩት በእስራኤል አየር መንገድ ነው። በዋሽንግተን የተቀበለችኝ Mrs አሊስ ሊቭ አሜሪካዊት አይሁድ ናት። ለእራት ግብዣ የተጠራሁበት ቤት ሁሉ የአሜሪካን አይሁድ ቤት ነው። እዚህ ላይ ትዝ ከሚለኝ ጉዳይ አንዱ ለእራት ግብዣ እንደኔ ተጋብዞ ከመጡ ከጋናና ከማሌዥያ ሰዎች ጋር ቁጭ ብለን ስንጫወት የመካከለኛው ምስራቅ አገር ጉዳይ ይነሳል። የጋበዘን ሰውዬ የፓላስታይን ጉዳይ አልቋል፣ የእስራኤል መንግስት ተቋቁሟል፣ ፓላስታይኖች ምንም ተስፋ የላቸውም ይላል። በዚህ ጊዜ እኔ እንዴት ፓለስታይኖች በ20 ዓመት ተስፋቸውን ይቆርጣሉ? እስራኤላውያን 2000 ዓመት በተስፋ ቆይቶ ሲመለሱ አረቦች በቀላሉ ተስፋ የሚቆርጡ አይመስለኝም ስል ባለቤቱ የለም የለም የፓለስታይን ጉዳይ አልቋል ብሎ ተነስቶ ወደ ወጥ ቤት ሄደ። ጎኔ ቁጭ ብሎ የነበረ የጋና ተወላጅ ነው እባክህ ሰውየው ቤት ቁጭ ብለህ ታስቀይመዋለህ አይሁዳዊ መሆኑ አይታወቅህም እንዴ አለኝ። ኦ ይቅርታ እኔ አላውቅም ነበር። የታየኝን አስተያየት ነው የሰነዘርኩት፣ ባለቤቱን ለማስቀየም አይደለም። ሌላው ደግሞ የማይረሳኝ ጉዳይ በሚሲስ አሊስ ሊቭ ቤት ለእራት ግብዣ ተጠርቼ በሄድኩበት ጊዜ ቴሌቪዥን ስንመለከት በጀኔራል መንግስቱ ንዋይ መሪነት ተሞክሮ የነበረው መፈንቅለ መንግስት ከሽፎ ግርማዊ ጃንሆይ በአዲስ አበባ ገብተው አንዳንድ መኳንንት ጫማቸው ላይ ተደፍቶ ሲስሙ የሚያመለክት ዜና ይታያል። በዚህ ጊዜ የሚሳሊስ ባለቤት ኦ ዋት ኢዝ ኢት ምንድን ነው ይህ ጫማ መሳ የኢትዮጵያ ህዝብ እንዲህ የገዢውን ጫማ እየሳመ ነው እንዴ? horrible እያለ ንቀቱና መገረሙን ሲገልጽ ባለቤቱ ዝም እያለች ትገስጸው ነበር። እኔ የሰጠሁት መልስ ግን ይህ ተግባር በሀገራችን ውስጥ የቆየ ልምድ ነው፣ በእድሜ ለገፉ ሽማግሌዎች ሁሉ አክብሮታችንን ከምንገልጽበት አንዱ ዘዴ ነው የሚል መልስ ሰጠው። ሰውየው የኒሲሳሊስ ባለቤት መጥፎ ባህልና ልምድ ነው የሰው ልጅ ጫማ መሳም የለበትም አለ። የጄኔራል መንግስቱ ነዋይ መፈንቅለ መንግስት በቴሌቪዥን ያየሁትና የሰማሁት ዜና ለመጀመሪያ ጊዜ ፒትስበርግ ዩኒቨርሲቲ አንዳንድ ጥናት ለማድረግ በነበርኩበት ጊዜ ነው። ጉዳይን የሚያጫወተኝ አንድ ከዮርዳኖስ የመጣ ተማሪ እራት ስንበላ ነው። ኦ ሰምተሃል አለኝ። የእናንተ አልጋ ወራሽ አባቱ ውጭ ሀገር ብራዚል ለጉብኝት በሄዱ ጊዜ አምጾ በክቡር ዘበኛ ድጋፍ ስልጣን ላይ ወጥቷል። ይኸውልህ ጋዜጣውንም አንብብ ይለኛል። ወዲያውኑ ጋዜጣውን ተቀብዬ በአጭሩ ጋዜጣው ላይ የሰፈረውን ወሬ አነበብኩ። ወዲያውኑ ነገ ጠዋት ወደ ዋሽንግተን መሄድ አለብኝ ስል ወሬውን የነገረኝ ሰውዬ ስህተት ነው በእንዲህ ያለ ጉዳይ በደንብ ሳይረጋጋ መግባት አደገኛ ነው የተባለው መፈንቅለ መንግስት ሊከሽፍ ይችላል። አንተንም አላህ አርቆ እዚህ ሀገር አምጥቶሃል። ነገሩ ሳይረጋጋ አንዳንድ ነገር ያመልጥህና አደጋ ላይ ሊጥልህ ይችላል። እውነትም ሰውየው እንዳለው መፈንቅለ መንግስት ከሽፎ ጃንሆይ አገራቸው ተመልሰው ጫማቸውን መኳንንቶቹ እየተደፉ ሲስሙ ለማየት በቃው። ሆኖም ከጥቂት ቀናት በኋላ ወደ ዋሽንግተን ተመልሼ ከአሜሪካን የውጭ ጉዳይ ሚኒስትር ከኢትዮጵያ ዲስክ የተገኘ የተገደሉት ባለስልጣኖች የስም ዝርዝር ተመለከትኩ። የሀገራችንን ጸጥታ የተረጋጋ መሆኑን ለማወቅ ቻልኩ። በአሜሪካን በቆየሁበት መቶ ሀያ ቀን አስር state ከምስራቅ ከኒውዮርክ እስከ ሳን ፍራንሲስኮ ጎበኘው። በዚያን ጊዜ ሲካሄድ የነበረውን የፕሬዝዳንት ኬኔዲ ምርጫ ስነስርዓት በአንዳንድ ምርጫ ጣቢያ እየተዘዋወርኩ ጎብኝቻለሁ። እንዲሁም የተባበሩት መንግስታትን ጠቅላላ ጉባኤ ለመመልከት እድል አግኝቻለሁ። የጉብኝቱ ጊዜ እንዳለቀ አገሬ ተመልሼ በውጭ ጉዳይ ሚኒስቴር በተመደበልኝ ክፍል ስራዬን ቀጠልኩ።